ያለ በጣም መጥፎ ነገር ይፈጠራል አሉት። ስለዚህ በሙሉ ከአሁን በኋላ በሙሉ የትግራይን የሚጠቅም ወይም advantage opportunity በሙሉ ለትግራይ ህዝብ የሚጠቅም ብቻ ነው። ከአሁን በኋላ የሚመጣ ሁሉም ለአቢን የሚያጠፋ አቢን የሚጎዳ ብቻ በሙሉ ስለዚህ ምንድን ነው መደረግ ያለበት ነው አሁን የትግራይ ህዝብ እና የትግራይ ወዳጅ በሙሉ በተለይ የፌደራሊስት የሚባሉ በኢትዮጵያ እኔ እኳ እንደሚለው ፌዴራሊስት የሚባሉ ብሔር ብሔረሰቦች ኢትዮጵያ ከነሱ የሚጠበቅ ነገር አልሰሩም የሚል እንትን ነው ያለኝ እኔ በዚህ ሰዓት በጣም ነው ያዘንኩባቸው በጣም ማለት okay ላይናገሩም ይችላሉ በፍራቻ dictator ብዙ አስቸጋሪ ነው በማንኛውም ሀገር ግን በሬ በሬ ሲሰጡ ምናምን አይቼ ነበር በደቡብ ስፔሻሊ በደቡብ በኦሮሞ እነዚህ ለትግራይ ህዝብ ለማጥፋት እነዚህ ሳይ በጣም ነው የደነገጡት በኢትዮጵያን ትግል በትግራዋይ ትግል የከፈለበት መስዋዕትና አካል ጉዳተኞች አንደኛ የተጠቀመ በኢትዮጵያ ሙሉ ኦሮሞ ነው አንደኛ ክልሉ፣ ቋንቋው፣ ባህሉ፣ ኃላፊነቱ በፖለቲካው፣ በሚሊታሪው፣ በምናምን በኢትዮጵያ ሙሉ አንደኛ ተጠቃሚ ኦሮሞ ነው ከነበረበት አንጻርም። ሁለተኛ ተጠቃሚ በኢትዮጵያ አማራ ነው። አማራ <laughs> በጣም ነው የሚገርመኝ። አማራ በኢትዮጵያ ታሪክ ያልጎዳው ብሔር የለም። ያልጎዳው ደም አለበት፣ ብድር አለበት። ብድር ይሄ ሁሉም ብድር ነፃ ተብሎ አራት ክፍለ ሀገሮች የነበሩ በአንድ ተሰብስቦ እንደ ብሔር ቆሞ እንደፈለገ ይንቀሳቀስ ነበር። ኢትዮጵያዊ ግን አይደለም፣ ምላስ ብቻ ነው። እነዚህ የሻዕቢያ ደጋፊዎች አሉ፣ የህግደፍ ደጋፊዎች አሉ። እንደነሱ ኤርትራ ሚል የለም። በባህር እየሞተ እየታሰረ እየጠፋ ምን የሆነ ምን ይላሉ? እኛ ኤርትራውያን ሀገራውያን nationalist ነን ምናምን ነው የሚሉት ስታያቸው። ከህዝባቸው ግን ምንም ፍቅር ያላቸው አማራም ልክ እንደዛ ነው አማራ ኢትዮጵያ ይላል በእጁ በግንባሩ በአንጎቱ በመኪናው በቤቱ በምናምን ባንዲራ ኢትዮጵያዊ ነው የሚለው አባይ ሲገደብ መጀመሪያ የተቃወመ አማራ ነው ሰልማዊ ሰልፍ የወጣ ቴዎድሮስ አድሓኖም ሲመረጥ መጀመሪያ የተቃወመ አማራ ነው ስለዚህ አማራ ማለት በእውነት ማለት በአጠቃላይ መናገር ትንሽ ይከብዳል። አንድ ሁለት ሰው ሰዎች ይኖራሉ። ምናልባት ምናልባት ሁለት ሰው ሰዎች ይኖራሉ። ምናልባት ግን ከእንግዲህ የትግራይ ህዝብ ከኢትዮጵያ የምትባል ምን እንደሚላት አላውቅም፣ ችግር የሆነች አገር ከዚህ መላቀቅ ነው ያለበት። ከእንግዲህ ከኢትዮጵያ የመቀጠል ሀሳብ በኢትዮጵያ ያጠፋው ኤነርጂ መስዋዕት አንድ ባለፈ ማነው የብልጽግናው መሪ ምን ይል ነበር? በመከላከያ ትግራይ ነበረ፣ አብዛኛው ትግራይ ነበረ። በጀነራሎች ይህን ያክል፣ ኮሎኔሎች እንደዚ ያክል፣ በዚህ ነበረ ምናምን ይል ነበር። okay አንደኛ በትግል የመጣ ነው። ወታደራዊ መሪ በጦርነት ነው የሚሸመው። ከኳስ ሜዳ አይመጣም። አንደኛ። ሁለተኛ በመስዋዕቱ ሲታሰብስ በመስዋዕቱ ከዚህ አምስት ስድስት ሚሊዮን በዛን ጊዜ ወይም አራት ሚሊዮን ስልሳ ሺህ መስዋዕቶችና የተሰቡና ሞተ ሺህ አካል ጉዳት አካል ጉዳተኞች ሲከፍል ይሄ ሬሽ ሴት ነው የሚገባው ስለዚህ አብይ አቢ እኔ አይደነው ቃላት ነው የሚያጥረኝ። በቃ እንዴት እንደሚለው በጣም ነው የሚጨነቀው እሱ ሲያስታውስ ወይም ሲገልጸው ሰውየው ምን አይነት እንዴት እንደጠላውት አይደ ነው? የእሱ ውሸት፣ የእሱ ስብእና አቋሙ፣ አነጋገሩ፣ የሚሰራው ስራ፣ የሚናገረው ምናምን በጣም ነው የሚያስጠላ። ስለዚህ ምን ለማለት ነኝ ይበቃዋል። አሁን መስዋዕት የትግራይ ህዝብ አሁን የሚያዋጣው ነገር ነፃ ሀገር መመሰረት ነው። ክብሩን ጠብቆ ባህሉን ጠብቆ ማንነቱን ጠብቆ ራሱን ችሎ መኖር ነው ዋናው። በቃ ለነፃነት መሆን አለበት። ከዚች ኢትዮጵያ የምትባል አሁን ኢትዮጵያ አይተናል። አሁን የትግራይን ህዝብ በድሮንና በአየር በተንክ ሲጨፈጨፍ ይሄ ትክክል አይደለም ያለ ሰው አልነበረም። ህዝቡ አትንኩት ማለትም አልደፈርም። ከዚህ አንጻር ምን ያደርግ ነበር? ይጨፍር ነበር። ጨፈራይት ነበር? ጎንደርና ባህር ዳር ነበሩ። ምናልባት ደብረ ማርቆስ ምናምን የአማራ ቦታዎች ይኖራሉ። ደሴ አማራ ነው ሲጨፍር የነበር በእናት በትግራይ እናት ሞት። ስለዚህ አወት ወይም አወት አሁን ይመጣል። ትግራይ ነጻ ትሆናለች። ችግሩ የትግራዋይ ምንድን ነው? ችግሩ ትግራዋይ ችግሩ ምንድን ነው መሰለ? ይቅር ባይ ነው። ፖለቲካና ሃይማኖት ይለያያል። okay፣ ከእንግዲህ ይህ መለያየት አለበት። ፖለቲካው ከሆንክ ፖለቲካው መሆን አለብህ። የሃይማኖት የጽድቅ ደግሞ ገዳም ቤተክርስቲያን የምትሰራው ደግሞ ሌላ ነው። መስጊዱ ምናምን የምትሰራው ይህ መለያየት አለበት። በፖለቲካ የሚያዋጣ ነው የምታደርግ ፌር ማፌር የሚባል የለም በእንትኑ በፖለቲካ አንዴና ለመጨረሻ የሚሆን መሰረት ማድረግ ያለብን ሁሌ ተመልሰን ካየ ነው ታሪኩ ቴድሮስ እንደዛ እኔ የምፈልገው ለህዝብ ዝካሳ ነው ለአፄ ዮሐንስ ማለት ነው እንጂ ህዝቡ ምንም አላደርገውም እሱ ብቻ ስጡኝ ከእሱ የተተባበረ ግን እጁና እግሩ ይቆረጣል ንብረቱም ይወሰራ ይወረሳል ምግብ፣ ውሃ ምናምን ያስጠጣው ወየልህ ብለው ነው የሚፈክረው አፄ ዮሐንስ ለመያዝ ዋግሽም ጎበዜ የሚባል ተክለ ጊዮርጊስ ልክ እንደዛ ነው ያደረገው። በዚህ ቦታ አምሳ ዓመት ብቻ ከሄድ ነው ማለት ነው። ምኒልክ እንደዛ ነው ያደረገው። በጣም ይቅርታ ብለው ሊወጋ ሞክሮ ሲሸነፍ ይቅርታ ብሎ ይቅርታ ሲያደርግበት ተመልሶ ከኋላው ነው የወጋው። ኃይለ ስላሴ ልክ እኛ አንፈልግህም ወይም የራሳችን አስተዳደር እናደርጋለን ብለው አንዳንድ ተቃውሞ ሲመጣ ከየመን የመጡ በአይሮፕላን ነው የጨፈው ቀዳማዊ ወያነ የሚባል በመቀለ ለህዝብ ነው የጨፈጨፈ ህዝቡ መንጉስ ኃይለማርያም ልክ እነዛ በገበያ ሀውዜን ላይ የሚባል በብዙ ቦታዎች ስሙ ቁጥር ያለው ግን በተለይ በሰላማዊ ህዝብ በሀውዜን ጨፈጨፈበት ህዝቡ ህዝቡና እንስሳው በጣም መጥፎ ነው ሁሌ ስልጣን ላይ ከያዙት ሁሌ ኃይል ባገኙት ቁጥር ለኦሮሞም፣ ለትግራይም፣ ለወላይታም፣ ለአፋር፣ ለሁሉ ጨፍጨፍ ብቻ ነው። እነዚህ ከሌላ እኩል ሆኖ መኖር እንደ ሁሉም ሰው ነን እኛ በዚህ አገር የሁሉም መብት መከበር አለበት። ሁሉም በፈለገው ነው ባንዲራ ሁሉም የተስማማበት መንግስት ሁሉ በተስማማበት እንደዛ የሚባል እምነት የላቸውም። ኢትዮጵያ የአማራ ሆና ሌላም ሁለተኛ ዜጋ ሆኖ እነሱ በፈለጉት ብቻ ሁለተኛ ህዝቡ አያፈቅሩም ደረት የላቸውም ማለት ወሰን የላቸውም። ኃይል ካገኙት አፍሪቃ በሙሉም የኛ ይላሉ። ሁሉም የራሳቸው ነው፣ የኛ ብቻ ነው የሚሉት። okay። የእኛ ብሎ ቢያከብሩም ቁጥር ነው። ስለዚህ እነዚህ ሰዎች ከነዚህ ሰዎች መኖር አይቻልም። አይተነዋል። ቄሱ ሳይቀር ነው ቄሱ ሳይቀር ምን እየሰራ እንደነበር አይተነዋል። መስቀል ይዞ መጥፋት አለበት ይላል። የትግራይ ህዝብ መጥፋት አለበት። እኔ ኦርቶዶክስ ነኝ። እኔ በጣም በቃ እንደዚህ እንደዚህ ዘመን በሃይማኖት የተጠራጠረ ያለቅም ከእነዚህ ነኝ ኦርቶዶክስ የነበርኩት መስቀል ባርኮ ይልካሉ ታንኪ ወደ ሰው እንድትገድል። ስለዚህ የአማራ ክፋት፣ የአማራ ጭካኔ ተዘርዝሮ አያልቅም። ለወደፊትም ፌደራሊስ ብለህ ከነዚህ መኖር አይቻልማ። ህዝቡን ሚዲያው ስለተቆጣጠሩት ለብዙ ዓመታት ብሔራዊ ቋንቋው የስራ ቋንቋው የምን ቋንቋው አማርኛ ስለነበረ ታሪኩ እንደፈለጉት እነሱ ነው የሚጽፉት። ሚዲያዎች እነሱ ነው የተቆጣጠሩት። እና አሁን ቤንሻንጉል ክልሌ ባለ ቁጥር ምንድን ነው የሚሉት? እርጉዝ ሴት ከሆድዋ ልጅ አውጥተው ይበላሉ። አየው እንግዲህ ክፋታቸው እንዲጠላ እኮ ነው። ለትግራይ ምን ይሉ ነበር? ለትግራይ አባይ የገነባ ባቡር ያመጣ አስራ አንድ point two አመታዊ እድገት ሲያመጣ የነበረ ዩኒቨርሲቲ ያነጸ ስህተት ይኖረዋል። በአንድ መንግስት corrupt የሆነ አስተዳደር ይኖራል አንዳንድ ሰዎች በሙሉ ግን በደ ትግራይ ብቻ ይሄ ጆኖሳይድ ነው የሚያመጣ ሆን ብሎ ያመጣው ደግሞ ማን ነው አቢ አቢ ኃይል የሰጠው ማን ነው ኢሳያስ በመከላከያ የነበሩም በኬንያ ይሁን በሶማሌም በጅኑብ ሱዳንም የነበሩ ትግራዋይ በመሆኑ ብቻ በመከላከያ በሙሉ ትግራዋይ በመሆኑ ብቻ አየር መንገድ፣ የፌዴራል ፖሊስ በሙሉ ትግራዋይ ብቻ እጥቁ እንዲፈታና እንዲባረር። ስለዚህ እስከ መጨረሻ መዋጋት እስከ መጨረሻ በትግርኛ አለ አሳፊዕኻ ሞት ተኮሪብኻ ሞት። ገብቶም ይገድላሉ፣ እየተዋጋህም ትሞታለህ። ስለዚህ ኢን ትረምፕ ያ በዚህ ችግር ችግር አልቋል። አሁን የትግራይ ችግር አልቀዋል። ከአሁን እንግዲህ ችግር አይደለም። አሁን ያደረጉት ያሉ የመጨረሻቸው ነው። ሰዎች ሰላማዊ ሰዎች በመግደል አድግራት እና ማይጠቅም ፎቶ የደብረጽዮን ፎቶ ይዛሃል፣ የትግራይ ባንዲራ ይዛሃል ምናም ብለው ነው ሰው እየረሸን ያሉት። ምን ያክል ዋጋ እንደሚያስከፍላቸው አያውቁም። አሁን ደስ የሚለኝ ደግሞ የህወሀት ባለስልጣኖች በሻዕቢያ ያላቸው አተያየዝ እኔ ቅር ይለኝ ነበር። ምንድናቸው ምንድናቸው ችግራቸው ይብል ሁሌ ከዛ ስድስት ዓመት ሰባት ዓመት በፊት ሁሌ በገዛ ተጋሩ የሚናገረው ነገር ቢኖር ሻዕቢያ እስካለ ሻዕቢያ መንግስት በዚህ East Africa እስካለ በሰላም ሚተኛ ሀገር የለችም። impossible በእድገት በምናምን እኛ እኮ በልማት ነን ያለ ነው ዋና ጠላታችን ድህነት ነው። ድህነት እየተዋጋን ነው። ኢሳያስ ራሱ ይወድቃል። ነው። እኔ አፍራሽ ጎረቤት ካለኝ የሚሰራው ስራ ትርጉም የለውም። ለምን መሰለ? ለማፍረስ ቀላል ነው፣ ለመገንባት ነው ከባድ። ስለዚህ የሚያፈርስልኝ አጠገቤ አድርጌ የሚደክምበት ነገር ምንም አይታየኝም። ልክ እንዳልኩት በገዛ ትግራይ በገዛ ተጋሩ የነበረ ማንም ሰው አንዳንዴ አንተ ምንድን ነህ አንተ ይልኛል። ሁሌ ስለ ሻዕቢያ ብቻ ነው የምትናገር ይልኛል። አዎ ይታየኝ ነበር። አክፋቱ አውቀዋለሁ፣ በደንብ ነው የማውቀው። እዛ ጋር እየሰለጠነ አሁን በኢትዮጵያ ትልቅ ችግር የፈጠረ ልንገራችሁ። ኢሳያስ ያሰለጥን የኦሮሞ የደቡብ የትግራይ የአፋር ሁሉም ብሔር ብሔረሰቦች በአስመራ ሲያሰለጥን ወያኔ ዝም ብለው ያዩት ነበር። በጣም ነው የሚገርመኝ። ለዚህ ነኝ አሁን ደግሞ ምን የሚለው ሁሌ ይሄ ወያኔ እንዴት ናቸው? ምናልባት በወያኔ የሻዕቢያ እንትኖች ይኖራሉ እንደዚህ ብለው ነው የምታስበው። ፈንጂ ይዞ እየላከ at least ለዚህም ብለህ እኮ መብት አለ። ተቃዋሚዎች እያሰለጠነ ብረት እያስታጠቀ ስለሆነ እስከ መጨረሻ ትፋለዋለህ እንጂ ቢወድቅም ባይወድቅም እኮ እጁና እግሩ ይዞ ቁጭ ካለ ችግር የለውም። አንተን ለማጥፋት ሌትና ቀን እየሰራ እንዴት ነው ራሱ ይወድቃል ብለህ ዝም ስለዚህ ልክ እንዳልኳት ደግሞ መጣች። እሱ አንድ አፖርቹኒቲ ባገኘ ጊዜ ይህን እድል ተጠቁሞ ምን እንዳደረገ አይተው ጊዜ ጠብቆ የአሜሪካን ምርጫ በሚደረግበት ጊዜ ኃይሉ ያለ በሙሉ ሰብስቦ ነው ያገባ። የዚህም ምን ያክል ክፋት እንዳለው ምን ያክል ሀሳዳ ሀሳዳ ነው የሚለው በአረብኛ በትግራይ ህዝብ እንዳለው መዋጋት ብቻ ሳይሆን ጎብቶም ፋብሪካዎች መቃጠል፣ ህዝቡ መግደል፣ እርሻ ማንደድ፣ ንብረት ወሮ መውሰድ ይሄ በኢትዮጵያ በሙሉ የሰራው ክፋት ሰላም ገዳይ በኢትዮጵያ ከዛ በኤርትራ ሲሰለጥኑ የነበሩ የኢትዮጵያ ተቃውሞ ምናምን የሚባሉ ምንድነው ቻርጅ ያደረጋቸው ዘረኝነት ነው። እነሱ እጃቸው ሰጠው የገቡት ነበር ወደ ኢትዮጵያ። ሲገቡት ምንድን ነው ያደረጉት? ስለ ትግራዋይ ስም ማጥፋት ነው በኢትዮጵያ የተካሄደ። አብይ ከመጀመሩ በፊት ትግራዋይ የበላይነት አለው፣ ትግራዋይ እንደዚህ፣ ትግራዋይ በሙሉ እነሱ ብቻ አይደለም። እሳት የምትባል ኢሳያስ የሚሰጣት የሚሞላት አሜሪካዋ ምን ስትል ነበረ? ቃል በቃል ዘጠና አምስት percent ኢትዮጵያ ለዚህ አምስት መጥፋት አለበት የ genocide ነው genocide በፊት ነው የታወጀ አሁን በተግባር ስለመጡ እንጂ በፊት ጆኖሳይድ ታውጀዋል ስለዚህ ምን ማድረግ ነበረበት መጀመሪያ ኢሳያስ ማጥፋት ነበረበት አሁን አልፈዋል የተወሰደም ሀሳብም በ positive ነው የማየው የኔ ሀሳብ ባይሆንም ግን ራሱን እየወደቀ ያለ መንግስት እኛ ህይወት የምንከፍልበት እኛ ጊዜያችን ምናምን የምናጠፋበት ነገር የለም ማለት አንድ ብልህ ነው ግን በኢሳያስ እንደዛ አይሰራም። ኢሳያስ እድል ባገኘ ቁጥር ማጥፋት ነው፣ ይጠቀምበታል። አንድ እድል ባገኘ ጊዜ እዩት። አሁን አስራ አምስቱ ሚኒስትሮች በጣም ትላልቅ ሚኒስትሮች ናቸው። ብዙ ህይወት እንትን ያሳለፉት ናቸው አብረው ምናምን። አንዴ እድል ባገኘ ቁጥር አጠፋቸው አጠፋቸው፣ ሁለተኛ እድል የለም። ድሮም በዘጠና 98 በኢትዮጵያ ኢሳያስ ባሸንፍ ኑሮ አዲስ አበባ ጎብቶ ኬንያም ደርሶ ምን ደርሶ እስከ መጨረሻ ይቀጥላል። ምንም ወደኋላ የለም፣ ወይም ምህረት የሚባል የለም። ህግ ማስከበር ምናምን እንደዛ አይሰራም። በኢሳያስ ኢሳያስ ማጥፋት ብቻ ነው ያለብህ። ኢሳያስ ከተዋጋ ማጥፋት ነው። ከኢሳያስ የሚያዋጣ ነገር ቢኖር ጭካኔ ብቻ ነው። ምህረት ከኢሳያስ አያዋጣም። አቁስልህ መተው ከኢሳያስ አያዋጣም። ይህን አሁን ደርሰዋል። አሁን ማንኛውም የትግራይ ህዝብ እና የትግራይ መንግስት በኢሳያስ የሚወስደው እርምጃ አንዴና ለመጨረሻ ነው የሚሆነው። that's why ነው ደስተኛ የሚሆነው። አሁን የትግራይ opportunity ከኢሳያስ ምንም አይጠበቅም። እንዳለም የኤርትራ ህዝብ በሙሉም ያዋጣ ነው በእንትኑ በአንበጣ በመጣበት ጊዜ። አሁንም የትግራይና የኤርትራ ህብረት ጀምረናል። ባለሁበት ሀገር የራሳችንም room ከፍተናል። የፓልቶክ room ትግራይና ኤርትራ የሚል ይሄ አብሮ common ጠላት አለን። አብይና ኢሳያስ የሚባሉ common ጥቅም አለን። ስለዚህ እሱም የሚኖረው በዚህ ጥላቻ ነው የሚኖረው። ኢሳያስ ዋናው የሚኖረበት ደፈጣ ካለ ጥላቻ ነው፣ በጥላቻ ነው የሚኖረው። ህዝብ በማጣላት አውራጃ ለአውራጃ ሃይማኖት በማጣላት ነው የሚኖረው። ስለዚህ ፍቅር ማድረግ ለዚህ ሁለት ህዝብ ፍቅር ማድረግ ለኢሳያስ ትልቅ ስጋት ነው። ስለዚህ ኢሳያስ ተዳክመዋል። በሁሉም ሰዑዲያ ታግዘው ነበር፣ ከሱዳን ነኝ አለችው። ግብፅ ነበር፣ ከሱዳን ነኝ ሁሉም በዓለም በፊት በዓለም አሁን በታላቅ ወንጀል ነው እየተፈለገ አሁንም እገዳው ውሳኔ ይሰጠትበታል እና የአሜሪካ የአውሮፓን ህብረት በሙሉ እሱ ጋር እገዳ ይመጣል። አይወጣታትም። አሁን በዲፕሎማሲም በሚረዱት ከግብፅ ተቀብሎ ነው ሲያሰለጥን የነበረ። ግብፅ አሁን አቋርጣለች። አቢም ራሱ እየወደቀ ነው። ሳዑዲያም እንደዛ ነች። የሚያግዘው አካል የለም። ሰራዊቱም ተዳክመዋል። ስለዚህ ምን ማድረግ አለበት? የትግራይ ህዝብ እስከ መጨረሻ መታገል። እንዴት ቆርጠው አሁን የምንፈልገው ኮሪዶር ቆርጠው ወደ ሁመራ ወደ ሱዳን የሚጠጋበት ሰራዊቱ እና መሪ ከተገኘ በጣም ጥሩ ነው። የሱዳን ሰራዊት አሁን የትግራይና የሰራዊት አብሮ መታገል አለበት። እንደዛ እንዳይሉኝ ይሄ አንድ አለ ስክፍታ የሚባል ወይም ይሉኝታ የሚባል የትግራዋይ መደምሰስ አለበት ይሉኝታ የለም የለም፣ እንደዛ የሚባል የለም። እንደዛ እንዳይ ከድሮም ጀምሮ ሲያስቸግሮ የነበረ የትግራይ እንደዚህ ከሰራ እንደዚህ ይሉኛል አይነት ከማለታቸው አይቆጠብም። ቆንጆ ነገር ብታደርግም እነዚህ ስፔሻሊ የአማራ እሊቶች ትናንትና ምን ይል ነበር? አንድ አለ ኃላፊ የአማራ ኃላፊና መለስ ዜናዊ ሳደንቆው ነበር። በጣም የሚያደንቀው መለስ ዜናዊ ማለት በጥል ትንሽ ነገር ማይረካ ምናምን ብሎ ትክክል ይናገራልና አሁን ተመልሶ አሁን እኮ ነው ከሁለት ዓመት ምናምን ሁለት ዓመት ሶስት ዓመት ያደርጋል። አሁን ሌላ ይናገራል። አያፍሩም። በቃ ምንም እንትን የላቸው ይሉኝታ ምናምን የላቸው ስለዚህ አንተም እንደዛ ነው መሆን ያለብህ ሱዳን መጣች አዎ እስከ መጨረሻ እስከ ባህር ዳር መጠቀም አይቻልም አሁን የማነች የኢማራት አረብ ድሮን በሱዳናውያን መጠቀም አይችልም ምክንያቱም ስዑዲ አለች ሱዳንና ኢማራት አንድ ናቸው ግብፅም አለች ስለዚህ አይቻልም አሁን ከሱዳን ሰራዊት ተደባልቀህ በጎንደር ፎጦ እንትን ለባሽ የማይካድራም ደም እዛ ጋ በሁመራ ጎንደር ጀምረ በመተማ መቀጠል ነው እስከ መጨረሻ። ሰላም ወንድሞቼ፣ አሁን እጅ ያወጡት አሉትና እኔም ደግሞ ልሰማ ያለ ሁኔታዎችም ተመልሼ የዓለም ዜናዎች ምናምን ትንሽ እናገራለሁ። ገዳይ ግደይ መርሃባ ተማረ ሀወይ ከመይ ከመይ ለካ ግደ ሀወይ ሎንግ ታይም ሎንግ ታይም ያ ደሓንዶ ሰላም ዶ ጅግና ጠፊኻ ጠፊኻ የለኻ ናብ ኩሉ እዎ ኣለና ኣለና ቁረብ ኣብ ቤት ትምህርትን ገለን ኩነታት እውን ከምቲ ትሪኦ ብዙነ ሰላም ሰላም ወንድሞቼ እንዴት ናችሁ? ተቆጣ ወንድሜ እ? ኤርትራን ድብል ሩም ከዓ ከፊትና ኣለና ኣብኡ መፂኻ ከዓ ሓሳብካ ክትገልፅ ትኽእል ኢኻ ብሓባር ኢና ክንቃለስ ዘለና ኢልና ንሕረይ ኣብ ምንታይ እታ ምስታ ናይ ዶክተር ሄኖክ ዘላቶ ድያ እወ እወ ኣብማ ክመፀ ክመፀ ኣላ ሓሙሽተ ተማሃራይ ኣርከይ እዎ ኣለኹ ኣለኹ ኣድሚን ኣለኹ ጀኻ ኦኬ ክመፅአ ኦኬ ኦኬ ኦኬ ታንክ ዩ ሰላም ሰላም ሰላም ሰቆጣ ወንድሜ ሁላችሁም ቤተሰብ ወገን አማን ነው ሰላም ነው እንዴት ነው አወት ናፋሽ አወት ከመይ ሰላም እንዴት ናችሁ ሁሉ ሰላም ነው ያ ቁሮብ ትንሽ የተማሃራ እየሰማሁ ነበረ። ድምፁ ግን ትንሽ ቀንሶብኝ ነበረ። ትንሽ አይደነ የኔ ሳይሆን ወይ ምናልባት እሱ ጋር ይሆናል። እኔ ጋ ግን አይቼዋለሁ። ያው እንደምታውቁት እንግዲህ ትንሽ ከሰማሁትም እንትን አለ እንዴ topic ነገር አለ። ሌላ ነገር ውስጥ ገብተን እንዳንፈተፍት ተማራ topic አለ። ሰቆጣ ወዳጄ topic topic አለ ወይንስ ምንድን ነው? ተማራይ አ topic የምትነግሩ ሰዎች አላችሁ? ምንድን ነው? topic topic የለም ገዳይ topic ዝም ብሎ ስለ ኢትዮጵያ ሁኔታዎች ያሉ ጂኦፖለቲክስ ምናምን ነው እያወራን ያለ ነው እንጂ የተወሰን topic ያሰባት ነገር እንዳይሆን <laughs> okay okay። አይኔ ምን ምን ጂኦፖለቲክስ አለ ደናዎችን እያስወገድክ እብዶችን የእብዶችና የእብዶች ዘመን ደርሰን ጂኦፖለቲክስ እያሉ ህብረተሰብና ህዝብን የሚያጠፉ የእብዶች ስብስብ ከሀገር አልፎ ተርፎ አህጉርን እያሰቃየን ያለው። አብይና ኢሳያስ በኢትዮጵያ ውስጥ ጂኦፖለቲክስን ለመተርጎም የሚያስችል አቅም እውቀትም የላቸው። ጂኦፖለቲክስ የሚጠቅመው ወይንም ጂኦፖለቲክስ የተፈበረከው ወይንም ጂኦፖለቲክስ የተፈጠረው ያደጉት ምዕራባውያን በጅቡቲና በሬድሲ በተለያየ እስከ አትላንቲክ ድረስ የሚደርሱ እንቅስቃሴዎችን ብሎም የራሳቸውን ሕልውናና የራሳቸውን አቅም ለማጠናከር በሚያስችል አይነት መልኩ ለማስፈጸም የመጣ እንጂ እነ እና እነ አብይ አሽከሮች ናቸው። አሽከሮች ናቸው ስንል እነዚህ ያደጉ ሀገሮች በዛ አካባቢ የተለያየ የደህንነታዊ ሁኔታዎችን ለማጠናከር ከጥቅማቸው ጋር ጥቅማቸውን ለማስጠበቅ የመሰረቱት ሲሆን ይህን የመሰረቱትን መተግበር አለበት። ለእኛ ይህን ያህል ሚሊዮን ከሰጠህን እንተገብራለን እናስተገብራለን የሚሉ እና ኢሳያስ ባሮቹ ኢሳያስ አብይን እሺ የሚሉ ናቸው። እምቢ ማለትም መብት የላቸውም። በመሰረቱ ለእነሱም እድል የሰጣቸው ማንም የለም። ምንም አያመጣም። ገመድ ውስጥ አንቀው እንደሚያጠፉት ያውቃሉ። አይጠይቋቸውምም። ዝም ብሎ እያጨበጨቡ ነው ያለው እንጂ የዚህ የጂኦ ፖለቲክስ አመጣጡ ጥቅሙ ለእነዚህ ላደጉ ሀገሮች በዛ አካባቢ ለሚንቀሳቀሱ የተለያየ ለእነሱና ለእነሱ ብቻ ነው። የደህንነታዊ ሁኔታቸውን ከአሸባሪ የሚሆን ከተለያየ አካላቶች ለመከላከል ህልውናቸውን ለማስጠበቅ የሚያቸው እሱ ብቻ